السلام عليكم ورحمة الله وبركاته الحمد لله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين مستمعي يا كريم نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب النكاح في باب رقم الحديث 917 إن شاء الله 917ኛው ሐዲስ ላይ ባቡል ቀስም ነው የምንነሳው መትን የሚቀራ ወይም የምትቀራ فليتفضل مشكورا او مشكوره الباب الخامس عن عائشة رضي الله تعالى عنهما قالت كان رسول الله صلى الله عليه وسلم يقسم لنسائه فيعدل ويقول اللهم هذا قسمي فما أملك فلا فلا تلمني فيما تملك ولا أملك رواه الأربعة وصححه ابن حبان والحاكم ولكن رجح الترمذي إرساله أحسنت بارك الله فيك عن عائشة رضي الله عنها أنها قالت كان رسول الله صلى الله عليه وسلم يقسم بين نسائه فيعدل ويقول اللهم هذا قسمي فيما أملك فلا تلمني فيما تملك ولا أملك رواه الأربعة وصححه ابن حبان والحاكم ولكن رجح الترمذي إرساله ዛሬ የሚነግረን እንግዲህ በደንብ አዳምጡት ሁለት ሶስት ሚስት ያለው ወንድ ለሚስቶቹ በአግባብ በአግባብ ማከፋፈል እንዳለበት ምንድነው የሚያከፋፍለው ታውቁታላችሁ ራሱን ነው የሚያከፋፍለው ሁሉም ቦታ እኩል ማደር አለበት ማለት ነው እቤት መገኘቱን ነው እዛ በኋላ ያለውን ስራ ያው እንዳየሩ ነው እቤት መገኘቱ እንደገና በሚያደርጋቸው ወጮችም ያው እንደ ቤተሰብነቱ ማለት ነው አንዷ ሚስቱ 3 4 ልጅ ያላልኩን ትችላለች አንዷ ልጅ የሌላል ኮን ትችላለች ያው እንደ ቤተሰቡ ቁጥር እንጂ እንደ ቤቱ አይደለም ዛሬ ክፍፍል የሚደረገው ወጭ ወጭ የሚደረገው እንደ ቤተሰብ ነው እንደ ብዛት እንደ ማነሱ ማለት እንደ አስፈላጊነቱ ግን ያም ሆኖ እዛም ስጋ ይበላ ከሆነ እዚህኛው ስጋ መበላት አለበት እዛም ሽሮ ከሆነ እዚህም ሽሮ መሆን አለበት ብዛቱ ግን እንደ ቤተሰብ ነው طيب ልብስም ለወንድ የሚሰጠው ልብስ ወንድ ልጆች እዚህኛው ጋር ይኖራል እዛኛው ሴቶች ይኖራሉ እዛም ለሴቶች ነው የሚገዛው እዚህ ለወንዶች ነው የሚገዛው በማንኛውም ነገር ፍትሃዊ መሆን ማለት ነው እና እቤት በማደርም እዚህኛው ጋር ሁለቀን ካደረ እዛኛው ሁለቀን ማደር ይጠበቅበታል እዚህ መቼኛ ለማስቀን እዛ ይመቸኝም አንድ ቀን የሚባል የለም ሚጥሚጣ ሆነ የጠዝሚትም ሆነች እኩል ነው ማደር ያለበት ሚስት እስካላቸው ድረስ ከሚስትነት ተራ ከወጡ ያ ሌላ ጥያቄ ነው ሚስት እስከሆኑ ድረስ ግን እኩል ነው ማለት ያለበት ይቺ ኋላ የመጣችው ያቺ ፊት ነው የገባችው የሚባል ነገርም የለም በአዳር ጉዳይ ላይ አንዳንድ ሴቶች መብታችን እናስከብራለን ብሎ መብታቸውን የሚያጡ አሉ አንድ ወንድ የሚስቱን ክብር ለመጠበቅ ብሎ ሁለተኛ የሚያገባትን ሴት ደበቃ ያገባታል ሰረቅ እያለ ነው የሚሄድላት እንጂ በዋናነት እዛው ቤት የሚገኘው ሰውየው አሁን እቺ መጀመሪያም ተጠቃሚ ናት አልተሰማምና ለሷ በክብር ደብቆላት ያችኛውን እየበደለ እሷ ጋር ነው የሚቀመጥላት ያዚ ለቀቁ ትላለች ወሬ ሲሰማ አንዱ ጆሮ ሲሰማ ይሄኛው ያልሰማ መስሎ ማጣ መልከመ ሲገባት ያዚ ለቀቁ ትላለች ይሄ ምን ይሁን አግብቷል ሽማግሌ ይገባል አዎ ያቺም ይገባል ሚስት ምን ይላል አዎ እሱማ ከተገባች ንካህ አይደለች ምንም አይደለም ያው እንግዲህ ሁለቱም እኩል ማድረግ አለብህ ያው ብቻ የምትከሰው ካለ ካሳት ይባላል ተወሰነ ሊወረውር ይችላል ከዛ በኋላ ለዛችም እኩል ለዚህም እኩል ያከፍላል ማለት ነው አገኘዋለሁ ለብቻ ያለችውን የበለጠ እድሏን አጣች ማለት ነው እርግጥ ሰውየው ሁለተኛውን ሲያገባ አሳምኑ ያቺኛቱ ምስላለች ያው አልችልም ከዚህ በላይ በዚህ ከተስማማሽ እሺ ብሎ ነው የሚያገባ ተስማምታ ከገባይ ምን ችግር የለም እናታችን ሰውዳ ለአይሻ ለቀዋል ተራቸው ለምሳሌ ተስማምተው በኒካቸው ግን ተቀምጠዋል በነቢያችን አለይሂ ሰላቱ ወሰለም የዛን ሊፈጠር ይችላል አሁንም ማለት ነው አላየህ እኩል ማካፈል አለበት ሚስቶች እስከሆኑ ድረሳ عن عائشه رضي الله عنها قالت كان رسول الله صلى الله عليه وسلم يقسم بين نسائه فيعدل ነብዩ ሰለላሁ ዐለይሂ ወሰለም በሚስቶቻቸው መካከል ያከፋፍሉ ነበር አከፋፈላቸው ፈያዕዲል ፍትሃዊ ነበሩ እከትን ወደድኳት ብለው አያዳሉም እከት እንደዚህ ብለው አያዳሉም እኩል ነበረ ሁላችንም ቦታ የሚገኙት ሁሉም ሴቶች እኩል ሆነው አይደለም ግን እኩል አድርገው ነበር ያስተዳድሯቸው የነበረው ያም ሆኖ የሚችሉትን አድርገው ከዛም ባሻገር ዱዓ አድርጉ ነበረ ወየቁሉ اللهم هذا قسمي ጌታዬ ሆይ ይሄ የኔ አከፋፈል ነው فيما املكه በምችለው ማለት ነው በቁጥጥር የስር በኔ ኃይል ባሆነው ያከፋፈልኩ ነው እኩል ግን ፈላተሉምኒ እንዳትወቅሰኝ እንዳትቀጣኝ ጥያቄ እንዳታመጣብኝ ፊማ ተምልኩ አንተ ማድረግ በምትችለው ወላ አምልኩ እኔ በማልችለው ግልጽ ነው በምችለው እየከፈልኩ ነው ያለሁት ፍታዊ እየሆንኩ ነው ያለሁት አንተ በምትችለው እኔ በማልችለው ግን እንዳትመጣብኝ ያሉ ነው والله على كل شيء قدير መቼም ፍትህ ለአላህ ምን ይባላል አልዓድል ነው አንደኛው ስሙ ከነ ስሙ ማለት ነው ሰው ግን ሰው ነው ምንም ቢሆን ምን የሚችለውን ይሰራል እንጂ ዘማከል ማይቻል ነገሮች ሊኖሩ ስለሚችሉ فلا تلومني فيما تملك ولا املك فيما تملك انت يا الله ማለት ነው ولا املك انا محمد ማታቸው እኔ በማልችለው አንተ ግን ልታደርገው በምትችለው ነገር እንዲያጠይቀኝ እያሉ ዱዓ ያደርጉ ነበር ነው ሐዲሱን አራቱ ዘግበውታል ኢብኑ ሒባንና ሐኪም ጥሩ ሐዲስ ብለውታል ነገር ግን ትርሚዚ ሙርሰል ነው ብለውታል ታቢዒዩ ቃለ ረሱላህ ካሉ ሐዲሱ ምን ይሆናል ሙርሰል ይባላል ነው አላየሃል ሙርሰልነት ሙርሰል ሆኖ እስከ ሙርሰልነቱ ጥሩ ነው ብለዋል معنى الحادثም ጥሩ ነው በሚችል ተከፋፍላሉ የታወቁ ያቸው ረሱል ሰለላሁ ዐለይሂ ወሰለም ዱዓ የሚያደርጉ ነበር ከሳቸው ከዚህ በላይ ነው የምንጠብቀው እንጂ ይሄ ለሳቸው ሊሆን የሚገባም ስለሆነ ሐዲሱ ያው ተቀባይነት ይኖረዋል ማለት ነው ተግባሩ ቀሰመ يقسم ضرب يضرب قسما ነው የምንለው ቀሰምቱ ሸፈን ቀሰም ለያንዳንዳቸው የሚገባቸውን ይሰጡ ነበር ማለት ነው ፈያዕድሉ አድለን አድል ማድል እንትን ነው የጀውር ነው አድል ድዱል ጀውር የመበደል የማሰቃየት ወይም ደግሞ ሐቅን ያለ መስጠት ተቃራኒ ነው የሚገባውን ነገር አለ መስጠት ጀውር ይባላል ዙልም ማለት ነው የሚገባውን ነገር ከሚገባው ቦታ ማስቀመጥ አድል ይባላል ነው فلا تلومني لا ما يلوم لوما طيب لوم العدل طيب ማንኛውም ሰው ከአንድ በላይ ሴት ካገባ እኩል ማካፈል አለበት ካልሆነ ወደፊት የሚመጣው ሐዲስ አለ እንየው ቅሩ وعن أبي هريرة رضي الله تعالى عنه عن النبي صلى الله عليه وسلم قال من كانت له امرأتان فما فمال إلى إحداهما جاء يوم القيامة وشقه نائل رواه أحمد والأربعة وسنده صحيحا صحيح طيب وعن أبي هريرة رضي الله عنه أنه قال عن النبي صلى الله عليه وسلم قال من كانت له امرأتان فمال إلى إحداهما دون الأخرى جاء يوم القيامة وشكه مائل رواه أحمد والأربعة وسنده صحيح أبو هريرة باستلفوت أن النبي نبي صلى الله عليه وسلم قال እንዲህ ብለዋል ይላሉ من كانت لهم رأتان ሁለት ሚስት ያለው ማለት ነው ሁለት ሴቶች ማለት ያው ሁለት ሚስት ማለት ተፈለገው من كانت له زوجتان ማለት ነው امرأتان فمال الى احداهما ቻሉት ወደ አንዷ ዘንበል አለ የልብ ፍቅር መቼ ምንም አይደረግም ልጆቻችንን እኩል አንወድ እንችላለን ከልጅ ልጅ አንዱን ልናበልጥ እንችላለን ተፈጥሯዊ ፍቅራችን ግን እሱ ማድረግ በሚችለው እኩል ማካፈል ሲገባው ወደ አንደኛዋ ዘንበል አለ ወደ ጠዝሚቷ ማለት ነው ወደ ሚጥሚጣው ሳይሆን ዱን الاخرى ሌላኛዋ ስትቀር ሌላኛዋን ትቶ ወደ ዝኛይቱ ጠቅለል አለ ማለት ነው جاء يوم القيامه የቂያም ቀን ይመጣል ወሽቁሁ ማኢሉን ጎኑ አዘንብሎ ጎኑ ጎብጦ ያው ሳዘንብሎ ለመጀመሪያ ሁለቱም ሚዛን ሲመዘን አይታችሁ ከሆነ በቀኝና በግራ ሁለቱም ጆሮ እኩል ሲሆን እኩል ነው አንዱ ቀለል ካለ አቆልቁሎ ነው ይሄኛው ዘንበል ብሎ የሚሄደው ስለዚህ አድል ፍትህ ባለማድረጉ ፍትህ ባለማድረጉ አዘንብሏል ሰውየው በማዘንበሉ አልጀዛው አላ ጂንስ العمل ይባላል ደሞዝ የሚከፈለው እንደ ስራ ነው ያዘነበለው ማዘንብሎ ነው የሚሰጠው ያዘነበለ ስጦታ ማለት ነው ወሽቁሁማ ይላሉ ከማ ተዲኑ ቱዳን ይላሉ በላባባል እንደ እንደማንነትህ ያው እንትን ፍርድ ይሰጣል ማለት ነው ሐዲሱን ኢማሙ አህመድ እንዲሁም አራቶች ዘግበውታ ስነኖቹ ወሰነዱሁ ሷሂሁን ሰነዱም ትክክል ነው ዘገባው ማለት ነው ወይስናዱሁ ሷሂህ ወሰነዱሁ ሰሂህ ሽቅ ማለት ጎኑ ማለት ጃኒቡሁ ወንስፉሁ ግማሹ ወይም ጎኑ ማለት ነው ምንድነው የምትሉት ያው ድርቅ የሚያደርግ በሽታ መጥቶ የለው ደም ግፊቱ ምኑ ሲጀልጣ እየመጣ ነው እንደዛ የሆነ ጎኑ ማለት ነው ማኢሉን ማለ የሚሉ መይለን ወልመይሉ ጅድ الاعتدال والاستقامه በአንድ ነገር ላይ ያልጸና ሰው ተዘነባባይ ይባላል ፍትሃዊነት የሌለው ሰው ከለማ ዘነበለ ይባላል የሱ ኮ ሚዛን ዝም ብሎ ያዘነበለ ነው ይባላል ትክክል አይደለም ለማለት ነብዩ ሰለላሁ ዐለይሂ ወሰለም እኩል መክፈል ዋጅብ አልነበረም በሳቸው ላይ አሳልፈናል ሐዲሱ ቱርጅመን ተሻው የፈለከውን ታስጠጋለ የፈለከውንም ደግሞ ያው እንትን ብሏቸዋል ዋጅብ አይደለም በሳቸው ላይ القسم ليس واجبا على النبي صلى الله عليه وسلم بين النساء ومع ذلك ግን ቀስም በትክክል ያካፍሉ ነበር በትክክል ያከፋፍሉ ነበር ያው ቅድም ያየነው ሐዲስ ዱዓ የሚያደርጉ ነበር ከዛም በላይ hatta ታሞ ባሉበት ሰዓት ዛሬ ማንጋነኝ ዛሬ ማንጋነኝ እያሉ ጠይቁ ነበር አሉ መጨረሻ ላይ ያው የደካከሙ ሲመጡ አይሻ ቤት መሆን ይፈልጉ ነበር ፍላጎቱም አስፈቀዷቸው ፍቀዱልኝና አይሻ ቤት ልታመማሉ ምንም እኮ ያደርጉ አልታም ሆዶ ቤት ያደሩ ነው ብሎ ሁሉም ፈቀዱ ያው ችግሩን አይተዋል ፈቀዱ እዛው አይሻ ቤት አይሻ ጉያ ላይ ተደግፈው ነው ሩሃቸው ወጣው ራሱ ይሄን ያህል ሲያደርጉ ረሱል ሰለላሁ ዐለይሂ ወሰለም አወጅባቸው እያል እኛ ግን ይሄ ዛቻ ይሄ ሐዲስ እየተነገረን ወደ አንዱ ያዘነበለ ጃ يوم القيامه وشقه ማይል እያለን በዚህም ላይ ደግሞ ጥረት ማናደርግ ሰዎች ወዮልን ነው ነፈቃ ላይም ሆነ ወጭ ላይ ማደር ላይም ሆነ ወጧፊ عليهن ሴቶቻቸውን እየዞሩ መጎብኘት ይሄ ተፈጥሯቸው ነብያችን አለይሂ ሰላም ስናቸው اللهم هذا قسمي فيما املك فلا فلا تلومني فيما تملك ولا املك እያሉ ምንድነው የገብታችኋል እኔ በማልችለው አንተ በምትችለው ከአንዷ ወደ አንዷ ፍቅር የልብ እንትን አለ መወደ አለ መሐባ አለ ያው ፍቅር ልክክ ካለ ያው አስቸጋሪ ብላችኋል ፍቅር ያሸንፋል ብላችኋል እኔ አይደለሁም ስለዚህ ያ ፍቅሩ አሸንፎኝ ወደ አንዷ ጋዘንብልብኝም እኔ በሚችለው ግን ያን ላለማድረግ ያው ሙከራው ዲካሙ ልፋቱ አለኝ በማልችለው እንዳጠይቀማት እሱ ነው ተፈጥሯዊ የሆነው ነገር ያንተ ስራ ለኔ ስራ አይደለም ሱብሃንአላህ በጣም የራቀ አገላለጽ ነው ከተረዳችሁት القسم واجب على الرجل بين زوجتيه او زوجاته በሁለት ሚስቶቹ እኩል ማካፈል ወይም በብዙ ሴቶቹ ويحرم عليه الميل الى احداهن عن الاخرى فيما يقدر عليه من النفقه በሚችለው በወጩ والمبيت በማደሩ وحسن المقابله حسن المقابله ተቀላችሁ ሚስቶቹን ሲ ወደ ሚስቶቹ ሲመጣ አቀባበል ማለት ነው ፊቱን ኮስኮስ አድርጎ ወደ አንዷ የሚሄድ ከሆነ አንዷ ጋር ደግሞ ፈገግታውን እያሳየ የሚሄድ ከሆነ ይሄ ማግባብ አይደለም በሚችለው حسن المقابله ይሄ ነው በማይችለው ግን አንድ የሰው ልጅ አይጠየቅም لا يكلف الله نفسا الا وسعها ነው አንዷ ላይ በዛ ለፍቅር አለ ስለምትመቸው የተለያየ ነገር ስላለ ውስጣዊ ፍቅር አገኘው ምንም አይቻልም لا يكلف الله نفسا الا وسعها ካለባ فلا تملوا كل الميل የሚለው ጨርሳችሁ ዝም ብልባችሁ ወደ አንዱ አትሄዱ ምንም ተፈጥሯዊ አንድ ነገር ከወሰድ ይጋረጋችሁ እያለ ነው واعلموا ان الله يحول بين المرء وقلبه طيب ሌላው አንድ ሰው በሚያስተዳድረው በሚስት ብቻ አይደለም በሚያስተዳድራቸው ልጆችም ሊሆኑ ይችላሉ ዘመዶችም ሊሆኑ ይችላሉ የቤተሰብ መሪ ይባላል አስተዳደር ይባላል ጎረቤት አለ በሁሉም ነገር ላይ ባለው ነገር ፍትሃዊ መሆን ይጠበቅበታል ነው ይሄን ካደረገ አጅማል القلوب على محبتي በአስተዳደር ላይ ፍትሃዊነት ያለው መንግስትም ሆነ ሰው ዘንድ ቀልብ ውስጥ ይገባል ከመታማት ከመወቀስ ይድናል ሌላው የሰውን ልጅ ሐቅ ማክበር ምን ያህል ቦታ እንዳለው በእስላም ያሳየናል ሌላው ان القلوب بيد الله ልቦች በአላህ እጅ ናቸው ልቦች በአላህ እጆች ናቸው ለምን فلا تلومني فيما تملك ولا املك ሲሉ ምን ማለታቸው ነው ልብን የምትገለባብጠው አንተ ነህ እንድንጠራም እንድናፈቅር የምታደርገው አንተ ነህ ልባችንን ያው አስተካክልልን በማንችለው እንዳጠይቀን እያሉ እኮ ነው كذلك يضل الله من يشاء ويهدي من يشاء ስለዚህ ከአላህ ጋር ነው ማንኛውም ሰው አላህ መያዝ አለበት ጌታዬ ልብን አጽናልኝ ወደ ቀጣው መንገድ ምራኝ ህዲና ሲራጦ ሙስተቂም እያሉ ዱዓ ማድረግ ነው ሴቶችን እኩል ማድረግ አልችልም ያለ ሰው ስጋቱ ያለው ሰው ጥሩ ምክር ተመክሯል فإن خفتم الا تعدلوا اعدلوا ማን ነው الا تعدلوا فواحده ነው እንጂ ሁለት ሴት አግብቼ እኩል መያዝ አልችልም የሚል ስጋት ካደረባችሁ አንዷ ትበቃችኋለች فواحده مات فتزوجوا واحده فخذوا واحده واتركوا الاخرين او الاخريات ሌሎችን ተዋቸው ባለጣ ያንሳቸው ማለት ነው ሁለት ሶስት የሚያገባ ሰው ለሴቶቹ አዝኖ ነው መሆን ያለበት ለነሱ ተጨንቆ ነው መሆን ያለበት የሴቱ ቁጥር በጣም ብዙ ነው ከዚህ አንፃር ያው እያንዳንዱ ወንድ እኮ አንድ አንድ ያግባ ቢባል አንድ ላንድ አይዋጣም አያዋጣም ምክንያቱም የሴቱ ቁጥር ሐቂቃው ከሆነ ወንዱ በጦርነቱም ያልቃል በመንገድም የሚያበዛው በንግዱ በምኑ ወንዱ ነውና ያው ጃልባ መገልበጥም በሉት ያው የትራንስፖርት እንትኖች መከስከስን በሉት በተለያየ ምክንያት ወንድ ልጅ ያልቃል ይሞታል ብዙ ጥቃት እንደሰው ወንድ ላይ ስለሆነ በዛም ላይ ተፈጥሮም ሊሆን ይችላል ተፈጥሯችንም ብዙን ስናያቸው አሁን የሚወለደው ሴት ነው ብዙ ስናየው በአለም ቁጥርም የሴቱ ቁጥር መቼም እንደ አጋነክ እንዳትሉኝ አራት በመቶ ነው ተብሏል ማለት ለእያንዳንዱ ወንድ ቢታደል አራት አራት ይደርሳል ተብሏል ሰደቀላህ እስከ አራት አግቡ ብሏል አላህ ደግሞ ለቻለ ሰው ፈሪ ለሆነና ለማይችል ደግሞ አንድም ተከልክሏል ጾምህን ጾም ነው የተባለው ያው እንግዲህ አብዛኞቻችሁ ምዕራባውያን ውስጥ ያላችሁ ተመስኛላችሁ የምዕራቡ ዓለም ለሴቱ ትልቅ መብት ሰጥቷል ለዛሂሩ ዛሂሩ ማለት ነው ሀቂቃው ግን አልሰጠም ዛሂሩ ግን የሴት መብት ያከበረ መስሎ እየበደላቸው ነው ያለው ሐቂቃው ካየን እርቃ ነገራቸውን እየሰደዳቸው ነው ሰርተሽ ብይ እያላቸው ነው እንደ ወንድ እኩል መድከም መልፋት አለብሽ እያላቸው ነው ሐቂቃ ከሆነ ከእመቤትነት ወደ ባርነት ያወጣቸው ግን ለሚያስፈራሩ ወንዶች ወዮላቸው ስለሚልላቸው ትልቅ ቦታ የሰጣቸው ስለሚመስላቸው ከአንድ በላይ ዋ በጋብቻ ለጋብቻ ወንጀል ብሎ ስለሚያስቀምጥ እውነት መስዋዕቱ እንዳትሸወዱ ባልን ወደ ሁለት እንዲያስፈልገው እንዲያሰኘው በጥሩ ስነ ምግባርና በኢማን መያዝ ነው እንጂ በሌላው በኩል የምንሄደው አከሃል ለሁለቱም አይበጅም አላየሃል ብዙ ነገሮች አሉ ቀጥሉ ሲ ሲሐርስ እንቅራው وعن أنس رضي الله تعالى عنه قال من السنة إذا تزوج الرجل البكرة على الثيب أقام عندها سبعا ثم ثم قسم وإذا تزوج الثيب أقام عندها ثلاثا ثم قسم متفق عليه واللفظ للبخاري ايش وعن انس رضي الله عنه قال من السنه اذا تزوج الرجل البكر على الثيب اقام عندها سبعه ثم قسم واذا تزوج الثيب اقام عندها ثلاثا ثم قسم متفق عليه واللفظ للبخاري انس ናቸው አነስ ኢብኑ ማሊክ ነብዩና አለይሂ ሰላቱ ወሰለም ለ10 አመታት ያገለገሉ ከዛም በኋላ እድሜያቸው የረዘመ ታዋቂ ሱሐቢ ናቸው ወደ ሻማ ከማን ነው ኢራቅ አካባቢ በስራ አካባቢ ሄደው ነው የሞቱት ወደ 120 ዓመት ተቀምጠዋል ይባላል እናቸው ሚነ ሱነቲ ያሉ አንድ ሱሐቢ ሚነ ሱነቲ ካለ ሐዲሱ ምን ይሆናል መርፎ ይባላል ነብያችን ጋር ደርሷል አሁን ነብያችን ብለዋል እንደማለት ነው ሚነ ሱነ ከሱና ነው ካለ ነብያችን ተናግረዋል አስተምረዋል ማለት ነው اذا تزوج الرجل አንድ ሰው አንድ ወንድ ባገባ ጊዜ ምን አልቢክረ ሳዱላ አልበለው ወይ ኮረዳ አግብታ የማታቅ ቢክር ትባላለች አግብታ የማታቅ ከወንድ ጋር ተኝታ የማታድር ማለት የማታቅ ማለት ነው እሷን ባገባ ጊዜ አለ ሰይቢ አግብታ በምታቀው ሴት ላይ ማለት ነው እቤቱ የያዘ ሴት ሰይብ ናት አብራድራ ለባል ጋር ሰይብ ናት ወለደችም አልወለደችም ያው ሰይብ እንላለን ያገባች ሴት የምትገባዋ ሳዱላ ሆና ቢክራ ሆና የሚገባባት ሴት ሰይብ ናት አቃመ عندها سبعا ሳዱላ ዋጋ ሰባት ቀን ማደር አለበት ከወረፋ የማይገባ ማለት ነው ከሂሳብ የማይገባ ማለት ነው ሀዲያ ነው ሰባት ቀን ሳምንት ማለት ነው ከዛ በኋላ እንደማንኛውም እኩል ወጣ ደግሞ አላት የመጀመሪያ የእንግዳ ሰባት ቀን ይሰጣታል ለማንኛውም አግብታ ለማታቀው ከዛ በኋላ ثم قسم እኩል ያካፍላሉ ሁሉም ሚስቶቻቸው ዘንድ ወይም ሁሉም ሚስቱ ዘንድ አንዳንድ ቀን እየሄደ ማዳረስ ማለት ከዛ በኋላ በወረፋ واذا تزوج الثيب በተቃራኒው ደግሞ ሰይብ ከሆነ የሚያመጣት አዲስ የሚያገባትን ሰይብ ከሆነ የሚገባባትን ያው ሰይብ ነው የምትሆነው መቼም የሚገባባት አትቀየርም ያው ያው ቢሳ ምስና የምትገባዋ ግን ሳዱላ ኮን ትችላለች አግብታ የምታቅም የፈታሽ ልትሆንም ትችላለች ወይዛ ተዘወጀት ሰይበ አግብታ የምታቀዋን ሴት ያው ከእዳ ነፃ ሆና ሌላ ባል ሲያገባት በሚስላይ ላይ ተጨማሪ ሲያገባት አቃመ 30 ለሷ 3 ቀን ይቆያል 3 ቀን ያው ከቁጥር የማይገባ ማለት ነው ከወረፋ ثم قسم ከዛ በኋላ እኩል ያካፍላል متفقون عليه ገብቷችኋል የምን ሸርህ ያስፈልገው ሳዱላ ከሆነች እናቷን ጥላ አባቷን ጥላ ወንድም እህቶቿን ጥላ ነው የመጣችው የመጀመሪያዋ ሰፈር እየወጣች ነው ከእናት አባት ጉያ ወጣ ማታቅ ልጅ ስትመጣ ምን ያህል እንደሚሰማ ታውቁታላችሁ በጣም ገራባ ነው እንደውም በገጠሩ አሁን ከተማ ከተማው ነጠቀ መሰል እንጂ በገጠሩ የተለቀሰ ወንድሞች እህቶች እያለቀሱ የሚሸኙዋል አጅብ ነው ለሷም ያው ሌሎቹ ለቅሶ የውስጥ እስክታ ነው ብለው ቢፈርጇትም ሐቂቃም ይሰማል ተለይታ መሄዷ ለጊዜው ከባድ ነው ስለዚህ ሰባት ቀን ተሰጣት ማስተዛዘኛ ማለማመጃ ጉርባ እንዳይሰማት ጭርታ እንዳይሰማት ማለት ነው አግብታ የምታቀው ግን ሁለተኛዋ ነው እና አባሰት ስትለይ ስለዚህ መለየትም ለምዳለች ለሷ ሶስት ቀን አድሮ ወደዛኛው ቢሄድ ብዙም አይሰማትም ያቺኛዋ ግን በሶስት ቀን ቢሄድባት አብሬ ልውጣ ነው የምትወሰው እሱ ሲወጣ ወደ ቤተሰቦች አደሰኝ ነው የምትለው ያ እንዳይሆን ሰባት ቀን ተሰጥቷል ነው ወደፊት የሚመጣው ሐዲስ ደግሞ የበለጠ ያብራራዋል ያው ሐዲሱ ቡኻሪና ሙስሊም የዘገቡት ወለፍዱ ለቡኻሪ ቃላቱ ቅንብሩ የቡኻሪ ነው ይለናል በጥቅሉ ጭጉልና የሚባለው ይሄ ነው ሌላ ጭጉልና እናቀማ አሁን ሰባት ቀን አስቀኝ የተባለ የሚጨጎል ጭጎል አለ ወንድ ሴት ተቀላቅሎ በገጠር ቦታ የሚሰራው ስራ አውዝ ቢላህ ነው ከየት እንደመጣ አላቅምሱ ይሄ ግን ጨጎላ ማለት ከሚስቱ ጋራ ተጨጉሮ ወደ ውጭ ሳይወጣ አሁን ሸህረ አሰል የሚባለው ማለት ነው ከሚስቱ ጋር ስራውን አቁሞ የተወሰነ ጊዜ መቆየት ይሄ ችግር የለውም ጭጉርና ላይ አይወጣም ሲል ለስራ ለምን አይወጣም ነው ሶላትማ ጀማ ዋጅብ ነው ለወንድ ልጅ እሷ ቤቷ ትስገድ ወንድ ልጅ ቤቱ መስገድ የለበትም መስጊድ ነው ሙሽራም ቢሆን የዕለት ዕለትም ቢሆን ይሄ ደግሞ አንድ ቢዳ ነው ሙሽራ ነው ተብሎ ለጀማ ሶላት አይወጣም ለምን አይወጣም ላ እንደው መውጣት ያለበት እዛን ጊዜ ነው ሹክራ ለላህ አዘወጀል አላህ ጥሩ ይዋለለት ማመስገን ሲገባው ክደትማ ካመሰገናችሁ ጨምራችኋለሁ ያለው ወይን ከፈርቱም እና አዛቢ ለሸዲድ ያለው بارك الله قتلوا وعن أم سلمة رضي الله تعالى عنها أن النبي صلى الله عليه وسلم لما تزوجها أقام عندها ثلاثة وقال إنه ليس بك على أهلك حون إن شئت سبعت لك وإن شئت وإن سبعت لك سبعت لنسائي رواه مسلم طيب وعن أم سلمة رضي الله عنها أن النبي صلى الله عليه وسلم لما تزوجها أقام عندها ثلاثة وقال إنه ليس بك على أهلك هوان هوان إن شئت سبعت لك وإن سبعت لك سبعت لنسائي رواه مسلم ام سلمة የነብያችን ባለቤት ናቸው የአቡ ሰለማ ባለቤት የዑመር እናት ማለት ነው አነ ነብይ ሰለላሁ ዐለይሂ ወሰለም የነብያችን ለማ ተዘወጀሃ ባገባት ጊዜ ኡሙ ሰለማ የአቡ ሰለማ ባላቸው በሞተባቸው ሰዓት በጣም አዝነው ነበር ነብዩ ሰለላሁ ዐለይሂ ወሰለም መከሯት አስተዛዘኗት የተሻለውን ተካይ በሽዱ አድርግ እንጂ አትዘኛሏት በአቡ ሰለማ ልክ ሰው ባል ማግኘት አልችልም እንኳን የበለጠ የተሻለ ከየት ሊመጣ ብዬ እንደው ተገረብቷለች ነገሩን በጣም አካብጄ እንትን ብዬ ሊሆን አይችልም ብዬ ለማንኛውም አደረኩ አደረኳለች ከዛ ነብያችን አጫዋትና አገቧት ያው ዱአው በቀለ በሉ እና ለማ ተዘወጀሃ እሷን ራሷን ሐዲስም ታውሮም ሰው ለማ ተዘወጀሃ ባገቧት ጊዜ ምን ያህል አብራዎች ተቀመጡ ስሎት አቃመ እንደሃ 30 እሷ ጋር 3 ቀን እንደተቀመጡ ተናገረች ነው ሰይብናታ አግብታ የምታቅ ልጆችም አሏት እንደውም 3 ቀን አብራው አቆዩ وقال ከዛም አሏት انه اي الامر وشن ጉዳው አሏት ليس بك ባንቺ ምክንያት አላ አህሊኪ በቤተሰብሽ ላይ በባልሽ ላይ በኔ ላይ ማታቸው ነው ሐዋኑን ውርደት የለም ድክመት የለም መነወር የለም አሏት ምን ማለት ነው አንቺን በማግባቴ ለኔ ክብር ነው እንጂ ውርደት የለብኝም ይሄ ሰዎችን ሴት እንዴት አገባት ምናምን ነገር ተብሎ የምባልበት ነገር የለም ምን እየሰጧት ነው ፍቅር እየሰጧት ነው አንቺን ማግባቴ ክብሬ ነው ለኔ ማለት ያው ትልቅ ሰው ነሽ የምትከበር የምታስከብር እንጂ ያንቺ ወደ እኔ ቤት መምጣትና መገባት ሐዋን የለውም ውርደት የለውም ሐቃር የለውም ዙል የለውም ዱዕፍ የለውም ለማንኛውም አለ ከዚህ በኋላ እንግዲህ መግባቢያ ቃላት ከልቧን ከከፈቱት በኋላ እንሽቲ ሰባቱ ለኪ ካሁን ሶስት ያው ግዴታዬ ነው ተቀምጫለሁኝ ከዚህ በላይ ጨምር የምትይ ከሆነ ሳምንቱ እንዲፈን የምትይ ከሆነ እንደ ቢክራዎቹ ማለት ነው ምርጫው ያንቺ ነው ምርጫ ሰጥቷት ከሶስት ቀን በላይ እንሺቲ ሰበዕቱ ለኪማት ሰባት ቀን ሳምንት ነው ደፍንልሻለሁ ማለት ነው ግን ለታውቂው የሚገባ ነገር ደግሞ አለ ወይን ሰበዕቱ ለኪ ሰባት ቀን ከተቀመጥኩ አንቺ ጋር ለሌሎችም ሰበዕቱ ለኒሳኢል ኡኽራያት ማለት ነው ለሌሎችም ሰባት ሰባት ቀን መቁጠሪያ አይቀርም ከሶስት ቀን በላይ ያለው ቁጥር ይገባል ማለታቸው ነው ቁጥር ይገባል ሶስት ቀን ግን ሀዲያሽ ነው የአዲስ የገቢ አሏት እሷ ምን ትላልባችሁ ተጠብቃላችሁ እዛ በመጣም ማሐዲስ የትኛው ነው የምትመርጡት ሶስት ቀን ይሻላል ሰባት ቀን ዙሮ እስከሚመጡ በጣም ኋላ ኋላ ላይ ይሻላል እንጂ አዲስ ፍቅር ከባድ ነው ይርቃል ስለዚህ ይቅርብኝ አለች ይባላል ሄዶ ሄዶ ይቅርብኝ ለኔ ብቻ የሚሰጠኝ ከሆነ ብዬ ነው እንጂ ዙራው ሰባቱን ቀን አጣጥፎ ከመጣሁማ ወርም አንገናኝም ሴቶች ብዙ አይደሉ ይቅርብኝ አለች ይባላል على اي حال አላህ Subhanahu Wa Ta'ala በቁርአን ላይ ወንዶች ለሚስቶቻቸው የሚሰጡትን ውደታ ፍቅር ሲገልጸው ወለን ተስተጢዑ አን ተዕዲሉ በይነ النساء ولو حرصتم ይላል ይሄንን ማወቁልን ታቁልን ይገባል የፈለገውን ብትጓጉ ብትሳሱ የፈለገውን ጥረት ብታደርጉ በሚስቶቻችሁ መካከል ፍትሃዊነት እንሆናለን ብላችሁ አችሩም ሆነ ምን ኩል ጀዋን ማለት ነው በሁሉ አቅጣጫ አይቻልም ስለዚህ የሚሰጣችሁ ምክር ፈላተ ሚሉ ኩለል መይል ነው የሚለው ጠቅለል ያለ አካሄድ አትሄዱ ወደ አንዷ እንጂ ያው የተወሰነ ውስጥ ዝንባሌ ምንም ማድረግ አይቻልም فالعدل الكامل ليس في طوق الانسان በሰው ልጅ አቅም አይደለም ሙሉ በሙሉ መቶ በመቶ ፍታዊ መሆን አው ቁድረትህ ሱብሃንአላህ طيب ሌላው ከዚህ ሐዲስ የምንወስደው ነገር ሚስት ያለው አንድ መሆነ ከዛ በላይ አዲስ ያገባ ሰው ያው ሳዱላ ከሆነች ሰባት ቀን ይሰጣታል ያው ሰባ አያም ሰባት ዳያል ማለት ነው ከዛ በኋላ ለሁሉም ሚስቶቹ ያው ወረፋ ይቀጥላል ማለት ነው ሰይብ ከሆነ ሶስት ቀን ብሎናል ከዛ በኋላ እኩል ያካፍላል ማለት ነው አንድ ባል አዲስ አገባትን ሴት ሰይብ ከሆነ ሶስት ቀን ሳዱላ ከሆነ ሰባት ቀን ተቀምጦ ከዛ በኋላ ምርጫውን ለሷ ሊሰጣት ይገባል ባንቹ ጀምር ልቀጥል ወይስ ልሂድ ወይ ይላታል በኔው ቀጥል ካለች በዛ ይቀጥላሉ አይ ወደዛ ሄድና ተመልሰው ካለቻቸውም ይሄዳሉ ማለት ነው እና ምርጫ ለሚስት የሚሰጠው ፈኢንሻ ታቃመ عندها ሰባን ሰይብን ብትሆን ሰባት ቀን ሊቀመጣቻ ከፈለገች ثم ግን ከዛ በኋላ ثم አቃመ عند كل واحد من النساء ሰባን ያው ሰባት ሰዓት እየሞሉ የሚዘው ከዛ በኋላ አይ በሶስት ይበቃኛል ካለችም በዛው ይብቃቃል ነው ሌላው አዲስ ሙሽራ ጋር ከአንድ ቀን በላይ መቀመጥ ያው መጨጎል ምን الحفاوه بها ነው ከሷ ጋር የደስታ ኑሮ የደስታ ጊዜ ማሳለፍ ማለት ነው እሷን ከበረታ መስጠት ነው እሷን ማለማመር ነው እሷን ከጭርታ እንዳይበራት ማድረግ ነውና በአዲስ ቤት ላይ በአዲስ ዳር ላይ በአዲስ ሰፈር ላይ ትንሽ ይጨንቃልና ይሄ ተገቢ ነው እሷ ጋር ቅድማ ሳለፉ ይለናል የመቆየቱ ጉዳይ ወይም የሽልማቱ ጉዳይ ባዳር ላይ የቢክራና የሰይብ እንደሚበላልድ ያው ግልጽ ነው ሌላው አንድ ባል ከሚስቱ ጋራ ለዘብ ያለና መቀላለዶች ቀልዶች ያሉባቸውን ቃላቶች መጠቀም አስፈላጊ ነው ليس بك هوان على اهلك ማለታቸው በነገራችን ሚስት አህል ትባል ለሰውየው كيف اهلك አለ ባለቤት እንዴት ነች ማለት ነው እሷም አህል ትችላለች ባሏን ለሷም ሰውየው አህል ነው ለምን ليس بك هوان على اهلك ይያሏት ነው በቤተሰብሽ ላይ ይያሏት ነው በባለቤትሽ ላይ ይያሏት ነው እሳቸው ራሳቸው ነው ነብያችን እንደሚሉት ይሄን ቃል መጠቀማቸው ደግሞ ወደፊት ሊያወሯት ለፈለጉት ቃላት መሸጋገሪያ ነው መግቢያ ነው ይላሉ ምክንያቱም አብረው ቆይተው ሲያቀብ ብድግ ቢሄዱ ያምራል ቻው ቻው ደህና ወይ ቢላት ደስ አይልም አንዳንድ ቃላቶችን ሰጥቶ ፍቅር ሰጥቶ ከዛ በኋላ ሌላ ቃል ሲያናግራት ሌላ ጥርጣሬ ውስጥ ማትገባም አትጨናነቅምና ነው ይላል طيب جمهور العلماء على ان ذلك حق للمراه بسبب الزفاف سواء كان عنده زوجه ام لا 3 ቀንና 7 ቀን የመቆየቱ ጉዳይ ለሁሉም ሴቶች ነው ወይስ በሚስት ላይ ለተገቡ ሴቶች ብቻ ነው የሚል ሰፋ ያለ خلاف አለ ኢማሙ አህመድ لمن عنده اكثر من امراه ከአንድ ሴት በላይ ያገባ ነው የሚል ነገር አላቸው ሌሎቹ ግን ጥቅል ነው ይኑረው ማይኑረው መቆየት ይችላል በዚህ መልኩ የሚል ነገር አንድ ሳይንቀሳቀስ ማለት ነው ያላ ቀጥሉ وعن وعن عائشة رضي الله عنها أن سودة بنت زمعة وهبت يومها لعائشة وكان النبي صلى الله عليه وسلم يقسم لعائشة يومها يوم سودة متفق عليه طيب وعن عائشة رضي الله عنها أن سودة بنت زمعة وهبت يومها لعائشة وكان النبي صلى الله عليه وسلم يقسم لعائشة يومها ويوم سودة واوتنا እንዳጥሯት ويوم سودة متفق عليه አይሻ ናቸው የሚያወሩት ሐዲሱን ማን ያወራ የነበረ አይደል አነ ሰውደተ ቢንተ ዘማዓተ ሰውዳ ቢንቱ ዘማ የተባለችው የነብያችን አለይሂ ሰላም ባለቤት በመገባት ቅደም ተከተል ደረጃ ከኸዲጃ ቀጥለው ያገቡት ማን ነው ከኸዲጃ ቀጥለው ያገቡት ሰውዳን ነው ከሰውዳ ቀጥለው አይሻን ነው ስለዚህ ሰውዳ ቢንቱ ዘማአተ ወሃበት ሰጠች ማለት ነው የውመሃ ተራዋን ወረፋዋን ያው ቀኗን ማለት ቃሉ የውመሃ ማቀኗን ማለት ነው የምን ቀን ነው እንዳትሉኝ ለአይሸተ ለአይሻ ሰጧት ሰጠች ጀብቼሻለሁ እኔ ጋር እኔ ጋር በሚመጡበት ቀን አንቺ ጋር ይምጡልሽ ፈቅጃለሁ አለች وكان ነብዩ ሰለላሁ ዐለይሂ ወሰለም ነብያችንም يقسم ይከፍሉ ነበር لعائشه لعائشه يومها يراسا ورفا ويوم سودته ተጨማሪ ደግሞ የአይሻ የሰውዳንም ለአይሻ የተከፈሉላት ነበረ ለምሳሌ አንዳንድ ቀን ከሆነ ሁለት ቀን ለአይሻ ማለት ነው ሰውዳ ያው እድሜያቸውም ገፋ ያለ ስለነበረ በሳቸው በኒካቸው ስር ከተቀመጡ በቂ ነው ከዚህ በኋላ ምን ምን ላደግ እያሉ ነው ትልቅ ሀዲያ መቼም ይሄ ትልቅ ሀዲያ ነው ለማግባት መፍቀድም ይከብዳል እንኳን ወረፋ መስጠት ቀላል መስሎ እንዳይታያችሁ ትልቅ ሀዲያ ነው متفقون عليه ቡኻሪና ሙስሊም የዘገቡት ሐዲስ ነው ነብያችን እኩል ማካፈል ዋጅባቸው አልነበረም ግን ቢሆንም ይከፍሉ ነበር እኩል ደግሞ የሳቸው ማንነት የተረዳች ሰውዳ የራሷን ወረፋ ለአይሻ ሰጠች ከሰው ማንን ተወዳለሁ ብሏቸው ነብያችን ሰለላሁ ዐለይሂ ወሰለም ምንድነው ያሉት አንዱ ሰሃቢ እንደው አንተን ይብኛ ብሎ ፈልጎ መሰለኝ ጥያቄ አቅርቦ ነበር አይሻ ነው ወደው አሉት ከወንድሳ ስላቸው አባቷን አሉ ሐማትንም ወዶ ነው ሚስት የሚወደደው እንጂ ሚስት ወዶ ቤተሰቦቿን መጥላት አያዋጣም አላየሃል እንዲሁ እያሉ ቆጣጠሩለት መጨረሻ ላይ መጨረሻ እንዲያደርጉ ይፈረጨ ተውኩት ስላል ጥያቄው ማንሳት የፈለኩት አይሻን በጣም ይፈልጉ ስለነበር ይወዱ ስለነበር ومع ذلك ሰውዳ ደግሞ ያለውን አየር አጥንታለች ተረርታለች ስለዚህ እኔን ለኔ ክብር ብለው ስላገቡኝ እኔ ደግሞ የሳቸውን ክብር መጠበቅ አለብኝ በሚል ነው የሰጠችው ይባላል ሱብሃንአላህ قال العلماء اذا وهبت الزوجه يومها وليلتها لدرتها ጣውንት ዶረት ይባላል ቃላቱ ማስጠላቱ ጣውንትም ያው لدرتها فلا يلزم ذلك في حق الزوج አንድ ሴት የራሷን ፈንታ ለሌላዋ ለጣውንቷ ለጣውንቷ ወይም ለተቀናቃኟ ከሰጠች ባል ሐቅ የለበትም ማለት ነው ስለዚህ ፈለሁ አን يدخل على الواهبه እጀባችሁ ሴትዮ ዘንዳ መሄድ ይችላል ሰውዳ ጋር ለምሳሌ على الواهبه ولا يرضى بغيرها عنها وان رضي الزوج فهو جائز طيب وللواهبه الرجوع في هبتها في هبتها نوبتها من زوجها متى شاءت لان الهبه يجوز الرجوع فيما لم يقبض منها والمستقبل منها لم يقبض عجيب አንድ ሰው የሰጠውን ስጦታ ደጃል ተረከበው ከሆነ ሀዲያውን መመለስ ይችላል በስጦታ ደረጃ አሁንም ሴት ወረፋዋን ሰጣለች እጇ የገባውን አይደለም ሰጠችው አይደል ወደፊት ነው ወረፋ ነው እንጂ ያለፈውን አይደለም እጃ ያልገባውን የሰጠችው ስለዛ አፍርሻለሁ ካለችም ያው እጅ ባልገባ ነገር ማፍረስ ይቻላልና ለምሳሌ ለከሌ እንዲህ ሰጠዋለሁ ወደፊት ሰጥቻለሁ እንዲያነጋኩት ሳይሳካ ቀረ ወይም ደግሞ ማፍረስ ፈለኩኝ ይቻላል ይቺም ሴት ወረፋውን የጀባይ ሴት ብትመለስ ትችላለች የሚል ነገር ነው ወለሞች ያነሱ ያሉት መቼም ማፍረስ ከማፍረስ ነው ብዙም ሀቅ የለውም ለማለት ነው የሚያጅብ ነው ብዙ ሴቶች አሉ ሰውየው እንበል 3 4 ሚስት የኔ ወረፋ ለከሊት ሰጥቻለሁ አለች ለከሊት ብላ ስሟን ጠርታ እንግዲህ ዘይነባም አጡማም መርየምም ይኖራሉ እሷ ግን ከዛ መካከል አንዷን የመረጠችው ሴትየዋ ስለዚህ ለዛች ሴት ብቻ ነው ማድረግ ያለበት ወይስ ለሌሎቹ ማከፋፈልም አለበት ወይ አይ ለሰጠች ነው የሰጠችው እሷ ስለሆነች ለሰጠችው ነው ማድረግ ያለበት ግን ስትሰጥ አሰጣጧ ላይ የኔ ወረፋ አፉ ብያለሁ ለከለሳትል ማለት ነው የኔ ወረፋ አፉ ብያለሁ ለተመቸ ቦታ አውለው ካለችው ግን ፈይሰው ዘውጁ በይነሁን ዛሬ ላንዶ ይሰጣው አንድን ቀን ነገ ደግሞ ለሌላው እያለ እኩል ያድርገው ይህም ከፍታዊነት አንደኛው ነውና አይላ እሺ نجمر عند عند هرس ولا تعرف نقراس وعن عروة قالت عائشة يا يا ابن أخت يا ابن أختي كان رسول الله صلى الله عليه وسلم لا يفضل بعضنا على بعض في القصد من من مكث من مكثه عندنا وكان قل يوم إلا وهو يطوف علينا جميعا فيدنو من كل امرأة من غير مسيس حتى يبلغ التي هو يومها فيبيت عندها رواه أحمد وأبو داود واللفظ له وصححه الحاكم طيب وعن عروة رضي الله عنه أنه قال قالت عائشة رضي الله عنها يبنى يبنى أختي اللي لهذا سمعتوا ألف الوسط تبارلች باء سكون كارغات يبنى أختي كان رسول الله صلى الله عليه وسلم لا يفضل بعضنا على بعض في القسم من مكفه عندنا وكان قل يوم إلا وهو يطوف علينا جميعا فيدنو من امرأة من غير مسيس حتى يبلغ التي هو يومها فيبت عندها رواه أحمد وأبو داود واللفظ له وصححه الحاكم عروة ናቸው عروة ማለት የአይሻ የእህቷ ልጅ ነው የእህቷ ልጅ ነው ምኑ ናት ማለት ነው በአማርኛው አክስት የምንለው የሹማ ምናምን የሚባለው በእናት በኩል ያለ ሹማ ነው ሰምቱት طيب የብነ ኡኽቲ ያለችው የእህቴ ልጅ ሆይ ማለት ነው የብነ ኡኽቲ የእህቴ ልጅ ሆይ አለችው ካነ ረሱላህ ሰለላሁ ዐለይሂ ወሰለም ነብያችን ነበሩ አለችው ላ ይፈድሉ بعضنا ከፊላችን አያበልጡም አላ بعض ከከፊላችን በከፊላችን ላይ አያበልጡም አንዳችን በአንዳችን ላይ አያበልጡም ማለት ነው ፊል ቀስሚ ባከፋፈል ሁሉም ቦታ በማደር ሁሉም ቦታ በመገኘት ሚሙክቲህ እንደና ማ እያለችው ቀስም ማለት ሚሙክቲህ እንደና እኛ ጋር የቆዩትን ያክል እኔ ጋር የቆዩትን ያክል እዛኛው በመቆየት እዛኛው የቆዩትን ያክል እዛኛው ጋር በመቆየት አንዳች አንዷን ካንዷ አያበልጡም ነበር አያባለጡም ትክክል ነው የሚሰሩ ፍትሃዊ ናቸው ያለች ነው وكان قل يوم الا وهو يطوف علينا جميعا ሁላችን እየዞሩ ሰላም ነው የሚሉብን ቀን እንጂ የማይሉብን በጣም አናሳ ነው ወካነ ወካነ ቀለ የውምን ኢላ ወይጡፉ አለና ጀሚያ ሁላችን እየመጡ ሰላም ይያሉን የሚሄዱበት እንጂ ይሄን የማያደርጉበት በጣም አናሳ ቀን ነው ያለሽ ነው ዛሬ አይሻ ከውጭ ባለወረፋው ሌሎችንም አሰላሙ አለይኩም በውጭ ማለት ነው በበሩ ብቅ እየሄዱ አሰላሙ አለይኩም አሰላሙ አለይኩም እያሉ ሁሉን ሰላምታ አቅርበው ደንታቸውን ጠይቀው መጨረሻ ላይ እዛው የሚያድሩበት ቦታ ያድራሉ ማለት ነው ፈየድኑ ሚን ምራአቲን ሚን غير መስሲን ኢላ ወሆ የጡፉ علينا جميعا فيدنو من امراه ከሴት ይቀርባሉ ከያንዳንዷ ሴት ማለት ነው ሚን غير መስሲን ሳይነኳት ማለት ነው ያለ ወረፋዋ حتى يبلغ التي የዛች እስከሚደርስ ሆ የውሙሃ ወረፋዋ የሆነችው ሴት ጋር እስከሚደርሱ ሁሉንም ሰላም አለይኩም እያሉ ሳይነኩ ሰላም ያቀርቡ ነበረ ባለ ወረፋዋ ጋር ሲደርሱ ፈየቢቱ عندها እሷ ጋር ያድራሉ የጡፉ علينا እንግዲህ ያው የዱሩ علينا في بيوتنا ማለት ነው من غير مسيسين ገብታችኋል ሳይነኳት ማለት በእጅ እንዳይመስላችሁ አንድ ሐዲስ እንቅራብ ያለው እሺ ቀጥሉ ولمسلمين عن عائشة رضي الله عنها قالت كان رسول الله صلى الله عليه وسلم إذا صلى العصر دار على نسائه ثم يدن منهن الحديث የተያያዥነት ሐዲስ አለው በየ በቀራኩት ለማንኛውም ሙስሊም በዘገበው ዘገባ ከአይሻ ነው አሁንም انها قالت እርሷ ብላለች كان رسول الله صلى الله عليه وسلم ነብያችን ነበሩ اذا صلى العصر اذا صلى العصر የዓስርን ሶላት በሚሰግዱ ሰዓት ዳራ على نسائه ማለት ከዓስር በኋላ ማለት ነው ሚስቶቻቸው ጋር እንዳለ ይዞራሉ ይዞራሉ ይዞራሉ ሰላም እያሉ ثم يدنو منهن ሲዞሩ በርቀት ማለትም ቀረብ ይላሉ ማለት ነው ግን ምን غير መስሲሲን ያው እንዳትረሱት ምን غير መስሲሲን ያለ ግንኙነት ማለት ነው ባይሆን ዘው ቀርበው ነው በርቀት አይደለም ነው ከዛ በኋላ ሁሉን ካደረሱ በኋላ መጨረሻ ላይ ባለ ወረፋዋ ጋር ያድራሉ ነው ከአስር በኋላ ሰላምታ ያቀርባሉ ለመግሪብ መስጊድ ይመጣሉ ለኢሻም ይመጣሉ ከዛ በኋላ አዳር እዛ ሹጋ ሄዳሉ ማለት ነው ዝማከለ ስራ ይሰሩ ማለት አይደለም ብቻ ከአስር በኋላ ጀምረው በእያንዳንዳቸው ቤት ይዞሩ ይጎበኙ ነበረ ለማለት ነው መጨረሻ ላይ እዛችሁ ባለ ወረፋዋ ጋር ያድራሉ ነው ይሄኛው ሐዲስ በሚቀጥለው እንቀረዋለን ኢንሻአላህ ሰፋ ያለ ስለሆነ ብዙ እናቁም ወሰለላሁ ወሰለም على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته